ችግር የለም። ዋናው ተሸቡህ የሚያመጣው እንዳይሆን ምዕራባውያን ወይንም እነዚህ ጋጠ ወጥ ሴቶች የሚለብሱን መልበስ የለባቸውም። ይቻላል፣ ችግር የለም። ወሆ ማዩናሲቡ የሚዛመድ ነው መሆን ያለበት ማይኡመሩ ቢሂ ሪጃል ወንዶች የታዘዙበት ወማ ትኡመሩ ቢሂ ኒሳ ሴቶች የሚታዘዙበት ነው። ወንዶች የሚታዘዙበት አለ። እስከ ድረስ ታሳጥረዋለህ ሱሪ የለበያህንም ሱሪህንም እስከ የት እስከ ቁርጭምጭሚት ዋጅቡ ነው። ነብዩ عليه الصلاة والسلام ልብሳቸው ከኒስ ፈታ ቆርጦ ያቅም ከመካከል ከእንትናቸው ከፋጣቸው ከባታቸው ከመካከል አልፎ አያውቅም። ዋናው ግን እስከ ቁጭምጭሚት ድረስ አሳጠረ أفضل ኡን ከፈለክ ግን normal ወጥ ሱኒ እስከ ድረስ ነው? ሚስፈሳቅ ድረስ ነው። ሚስፈሳቅ አትጅረፍረፍ፣ እዛ ድረስ አታወርደው። ጅላጅልነት ነው ላይ ቀልጠፍ ነው። አንደኛ ሱና ነው አካሄድ ነው። እኔ ደስ አይለኝም ከፍ ካለ ደስ አይበልህ፣ ደስ እንዲልህ አይደለም የምንለብሰው። በቃ ሸሪዓ ካላስ ምን ሊያስደስት ለወንዶች እስከዛ ይሄ የወንዶች ልብስ ለሴቶች አይሆንም። ለወንዶች በወንዶች የሴቶች በሴቶች ነው የሚለቀው። የሚፈሳቅ ድረስ ነው የወንድ ልጅ ሱሪም ይሁን የምትለብሰው ጀለቢያም ይሁን ሽርጥም ይሁን ከፍ አድርገው ላይ የሚፈሳቅ ድረስ ተባባናል። እንደምን እንድለው ከአንሁ ወላሂ እዛው ራሱ ቁርጥንቷ ላይ ይቆርጣታል። ምን ምን ችግር የለም ነው። አዎ ዋናው ከቁርጭምጭሚት አይለፍ ነው፣ ግን ያልፍብሃል። አንዳንዱ በቀበቶ ይዘዋለሁ ይላል። ሁሉ ስቃይ ምን አመጣው? አሳጥረው ምን ይመጣብሃል? ምን አመጣው? እና ላይ ንስፈሳቅ ሱሪንም አሳጥረው ሰዎች አረ እንደዚህ አታሳጥር ይላል። والله ነው ብዙ ብዙ ሰው እንደዛ ሲል እየሰማሁት ነው። ለምን ታሳጥራለህ? ሐዲሱ ነው እሱን የማዳምጠው ሁሉም ሐዲስ መስማት ያለብህ ሰውዬን አይደለም። ምን አገባው ሰውዬ ወሆ ማዩናሲቡ የነቢዩ عليه الصلاة والسلام አለባበስ ነው። እሳቸው ናቸው የኛ ሞዴል፣ የሰሃቦች አለባበስ ነው የኛ ሞዴል። ፈልፋርቅ ፈልፋርቁ መለያው በይነ ሊባስ ሪጃል በወንዶች ልብስና ወኒሳ በሴቶች ልብስ መካከል ይሄ ወንድ ይሄ ሴት ብሎ ለመመደብ የዑዱ የሚመለሰው ኢላማ የስልሑ በሸሪዓ ለወንዶች የሚሆን ወማ የስሉሕ ልኒሳ በሸሪዓ ሚዛን ለሴቶች የሚሆን ነው እንጂ ዝም ብሎ ጉርድ ምናምን የመሳሰሉት የሴት ልብስ የሚባል የለም። እኛ ጋር አለ። የሴት ልብስ ሱቅ አለ፣ የወንድ ልብስ ሱቅ አለ። አለ፣ አዎ አለ። ግን ይሄ በምንድን ነው? በባህል ነው፣ በሸሪዓ አይደለም። በሸሪዓችን ሳይሆን በባህል ነው። ወማ ወማ ሁወ ማያስልሑ ሊሪጃል ወማያስልሑ ሊኒሳ ማለት ወሆ ማዩናሲቡ ማይኡመሩ ቢህ ሪጃል ወንዶች የታዘዙበት ወማ ትኡመሩ ቢህ ኒሳ ሴቶች የታዘዙበት በዚህ ሸሪዓቸው በየራሳቸው ሚዛን ማለት ነው። በሸሪዓ ሚዛን ፈኒሳ ለምሳሌ ሴቶች መእሙራቱን ታዘዋል። ቢልእስቲታር ተደበቁ ተፈተሩ ተብለዋል። እስቲታር ተፈተሩ ተብለዋል። ሙሉ ልብስ ወልኢሕቲጃብ ሂጃብ ልበሱ ተብለዋል። ዱነት ተበሩች የማያገላልጥ የማያጋልጥ ለሰዎች አጋልጦ የማይሰጥ ወዝሁር ግልጽ የማያደርግ ማንነታቸውን የማያሳብቅ ልብስ ልበሱ ተብለዋል። ይሄ ነው የሴት ልብስ የሚባለው እንጂ የሴት ብለው ስለሰቀሉ ቢለጥፉበት እንደፈለጉ የሴት ልብስ የወንድ ልብስ ብለው አይደለም። አንተም ቃሪያ ሱሪ የወንድ ልብስ አይደለም። የወንድ ልብስ አይደለም በሸሪዓ ሲል እኛ በሸሪዓ ነው የምንመዝነው አይደል እንዴ? የሚያስተዳድረን ምንድን ነው የሚገዛን? ሸሪዓ ነው የሚያስተዳድረን። በሸሪዓ ሚዛን ቃሪያ ሱሪ ልብስ አይደለም። የወንድ የወንድ ልብስ አይባልም። የወንድ ልብስ አይደለም። በምን አይነት ወንድነት? በሸሪዓ በሸሪዓው የወንድ ልብስ አይደለም። ቃሪያ ፍሩ ምን ይከብዳል? ቃሪያ ፍሩ የለበት አላየ ካለ ማውልቀው ችግር የለም። ሸጠውና ሌላ ግዛሽ እሺ ፈኒሳኡ ሴቶች መእሙራቱን ታዘዋል። ቢልስቲፋት እንዲሰተሩ ታዘዋል። ወለህቲጃብ ሂጃብ እንዲለብሱም ታዘዋል። ዱነ ተበሩጅ እንዳይገላለጡ ወዙሁር ራሳቸውን ግልጽ እንዳያደርጉ ያታዘዋል። ይህ አይነት ልብስ ነው የሴት ልብስ የሚባለው። የሴት ልብስ የሚባለው እሱ ነው። ከውስጥ ላይ ሱሪ በተሸቡህ ከተከለከሉ አንድ ቃዒዳ አለ። ሴቶችን መልበስ የተከለከሉበት በተሸቡ ከሆነ ብቻቸውንም እቤት ውስጥ አይቻልም። ብቻቸውንም ቢሆኑ አይቻልም። የተከለከሉት ግን ጉርድን ይመስል ሰውነት ቅርጽ የሚያወጣ በተሸቡህ ሳይሆን ሰውነት ቅርጽሽን ያወጣዋል ከሆነ እቤቷ ትለብሳለች ባሏ ፊት ማለት ያ ችግር የለም፣ ያ ችግር የለም። ለምሳሌ ቃሪያ ሱሪ ተሸብህ ያመጣል ብለን ከሆነ የከለከልናት እቤቷን ብቻዋን መልበስ አትችልም። ተሸብህ ከሆነ የከለከላት ምክንያቱም ተሸብህ እቤትም ተሸብህ ነው፣ እሰውም ውስጥ ተሸብህ ነው። በተሸብህ የምትለብሰው ልብስ ቃሪያ ሱሪን ይመስል ተሸብህነት አለበት። በጣም መጥፎ ነው። መጥፎ ባለጌ ሴቶች የሚለብሱት ያ ጤነኛ normal ሰው አይደለም እሱ የሚለብሱት ብዛት ማለት ነው። አመዛኙ ሰዎች እሱን የሚለብሱ ጤና ጤነኛ አይደለም። ስለዚህ ተሸቡህ ያመጣል አይደል? ሁለት አይነት ነው ክልከላው። ተሸቡህን ያመጣል አንድ፣ ሁለተኛ ቅርጽን ያሳያል። በሁለት ይከለከላል። በተሸቡህ የተከለከለው እቤት ውስጥ መልበስ አትችልም። ያለ ተሸቡህ ግን ጉርድ ምናምን ነገር ብትለብስ ችግር የለም ቤቷ ውስጥ። ለምን የተከለከለችው ቅርጽሽ እንዳይታይ ተብላ እንጂ ከምዕራባውያን ጋር ትመሳሰያለሽ አይደለም። ያ ችግር የለም። ፈኒሳው ሴቶች መእሙራቱን ታዘዋል ብልስቲታር በመስተከር ወለ ሂጃብ ሂጃብ እንዲለብሱ ታዘዋል። ዱነት ተበሩት እንዳይገላለጡ ወዙሁር ግልጽ እንዳይሆኑ ወሊሃዛ ለዚህም ነው ለሚሽረ አልተፈቀደም ልልመርአ ለሴት ልጅ ተሽሪዕ አልተደረገም። ለሴት ልጅ ሸሪዓ አልመጣም። ለሚሽረ ልልመርአ ለሴት ልጅ አይፈቀድላትም። ምን ማድረግ ረፍዑ ሰውቲ ድምጿን ከፍ ማድረግ አልተፈቀደላትም። ፊል አዛን አዛን ላይ እንኳን አዛን እንዳታደርግ ተከልክላለች። ለምን ረፈዓ ሰው ድምጿ በጣም አደገኛ ነውና ድምጿ እንደዚህ አደገኛ ከሆነ አንድ ሴት ፊቷን እያሳየች ትሄድና ሌላ ቅጧን እያሳየች ትሄድ ማለት ምን ያክል በላ እንደሆነ እናስቡ። ድምጽ ከተከለከለ ድምፅ አደጋ ከሆነ ከፊትና ከድምጽ ማን ይበልጣል? እዚህ ነው እኔ ቃብላ ወደ አንድ አትጨቃጨቁ። ዋዲህ እንደ ግልጽ መሆን ዋጅብነቱ ምንም አያሻማ። ረፋ ሰውት ከተከለከለ ፊትም إظهار ማለት ምንድን ነው? ምን ማለት ነው? فالنساء ሴቶች መእሙራቱን ቢልእስቲታር ወልእሕትጃጅ ዱነ ተበሩጅ ወልዙሁር ወሊሃዛ ለዚህም ተብሎ ለሚስራ ለልመርአ ለሴት ልጅ አልተደነገገም አልተፈቀደላትም። رفع الصوت ድምጿን ከፍ ማድረግ አልተፈቀደላትም። ስለ በአዛንም ይሁን ولا التلبية لبيك اللهم لبيك ለበይክ ላ ሸሪከ ለከ ለበይክ እነ ልሐምዱ ለከ ወልሙልክ ላ ሸሪከ ለከ ለበይክ ላ ሸሪከ ለከ ይሄ تلبية ነው። ሐጅ ላይ የሚሰራ ሐጅ ላይ ወንዶች ሊሳናቸው ድምጻቸው የሚሰማው ሴቶቹ በውስጣቸው ነው لبيك اللهم لبيك የሚሉት ለምን ረፋዓ ሰውቱ አደጋ ስለሆነ ድምጻቸውን صلاة الجهرية ላይ ጮኸው አይቀሩ ቁርአን ሲቀሩ أجنبي ካለ ማለት ነው። أجنبي ከሌለ ጮኸው ቁርአን መቅራት ይችላሉ፣ ችግር የለም። ረፋዓ ሰውት አይፈቀድም ለሴት አልተፈቀደም፣ በሸሪዓም አልመጣም። ረፋዓ ሰውት ሲል አዛን በአዛን ወለት ተልቢያን በማድረግ ወለት መውጣትም አልተፈቀደላቸውም ሴቶች ኢለት ሶፋ ተራራ ላይ መውጣት አይችሉም በሐጅ ስነ ስርዓት ጊዜ ከፍታ ቦታ ላይ ለምን ظهور እንዳይመጣ ነው ظهور በቃ ገናና ታይታ ይቺ ሴት ናት አቋሟ ምን አይነት ነው የሚባል ሰዎች እይታ ውስጥ መግባት የለባትም እስከዚህ ድረስ ነው መሰተር ያለባቸው ለማለት ነው ብቅ ብቅ ማለት አያስፈልግም ቀዝቃዛነት የሆነ እሯጭ እዛም እዚህም እዚህም እዚህም አለሁ አለሁ ልሉ አላት ብሉ ዘለ አለ። በጣም ቅልብልብ የሚሆን ሰው አለ። እዚህም መታየት፣ እዛም መታየት፣ እዛም ብቅ፣ እዚህም ብቅ፣ በቃ ይሁን ቢራቢሩነት እንደዚህ በጣም ያስጠላል። የሆነ ብቅ ብቅ ያለ ሰው መውደቁ አይቀርም። አደጋ ነው ወላሂ። ተፈጥሮ በቃ ረጋ አያለ አነጋገርም ረጋ፣ መልስም ረጋ፣ አሰጣጥ ረጋ፣ አስተያየትም ረጋ አያል አስተያየት የሚሰጥና በቃ ሀያ ኑሯቸው የሚሄዱ ሴቶች አሉ። ሱብሃንአላህ አለበለዚያ አደጋ ነው ወላሂ። ምክንያቱም እሷም ትወድቃለች የተጥለበለበ የሚሮጥ ሰው መውደቁ አይቀርም ሆነ ነገር ላይ ብቻ መሆን የለብንም። አላህ ተሐሰነ ሂጃብ ያለ ሰው አይሯሯጥም። ንቃት በተሰጠህ ነገር ላይ ንቁ መሆን ወላኪን አልሐያ የሴቶች ትልቁ ልብሳቸው ኒቃባቸው መጀመሪያ ሐያ ሐያ ከሌላት ኒቃብ ብትለብስም ራቁቷን ነው የምትሆነው። ለምን ውስጥ ላይ ያለውን አለበሰችውም ገና እዚህ ነው። ወላሂ እኛ የሚያስፈልገን ዋናው ሂጃብ አልሐያ ነው። ثم الثوب الذي امره الله به መጀመሪያ ሐያ ትለብሳለች። ከዛ ኒቃቧን ስትለብስበት ፈሳረት ካሚለት ሙሉ ሆነች በሸሪዓው አለበለዚያ ግን ኒቃቡን ዝም ብላ ገብታበት ከሆነ ትቅለበለባለች። ውስጥ ላይ ሆነ ውስጥ ላይ ሆና ማን እንዳለ ታውቃለህ። ጫጫታ ቀውጤ ነው የምታደርገው። እዛ መስጂድ መስጂድ መስጂድ መስጂድ ሩጭ ያለ ወላሂ በጋ ማለት ነው። አልሽር እኔ አላየሁም ከአሁን በፊት እንደዚህ አጋጣሚ እንደዚህ እንዳይሆን ነው እኔ አላየሁም። ማለት ኒቃብም ውስጥ ያለች ጀርባም ውስጥ ያለች ሲቅለበለበው አላየሁም። ሲሯሯጥ የሚንቀየቀይ እስካሁን አላየሁም። እስካሁን አላየሁም። አልሐምዱሊላህ ማሻአላህ ናቸው። ሀያ አላቸው ለኛ ልጆች አይደለም ሀያ አላቸው። ግን ጀልባብ ለብሰች ኒቃብ ለብሰች የሚንቀለቀል ካለ ወላሂ ተልበሲል ሀያ አወለም የትም ቦታ ላይ ብቅ ብቅ አትበል። የትም ቦታ ላይ ማንኛውም ነገር ቦታ ላይ ብቅ ብቅ ጥሩ አይደለም። እኔ ማለት ኋላ ላይ ደብቁኝ ደብቁኝ ራሱ ማለት ይፈጠራል። ወላሂ ዑለማዎች የሚሉት ነገር አለ አልበድሩ ኢነማ አስመረ ቢከውኒህ መድፉነን አዝርዕት ሊያፈራ የቻለው ስለተቀበረ ነው ይላሉ። ነው መደበቅ ፍሬን ያመጣል። መንቀዝቀዝ ግን ኑሮ ማቲዝም እንደዚህ አይነት መንቀዝቀዝ አደጋ ነው፣ ውድቀትን ያመጣል መጨረሻ ላይ እና አደራ ተልቢያ የማይፈቀድላትም ሴት ልጅ ወለት ከፍ ብሎ መውጣት የማይፈቀድላት ወለት ኢለ ሶፋ ሶፋ ተራራ ላይ በሐጅ ስነ ስርዓት ጊዜ ሶፋ ተራራ ላይ መውጣት የማይፈቀድላት ወንዶች ይወጣሉ። ወለል መርዋ መርዋም ላይ አትወጣም። በይነ ሶፋ ወል መርዋ ሰዕይ አለ አይደል? ሰዕይ በይነ ሶፋ ኢነ ሶፋ ወል መርወተ ሚን ሸዓኢሪላህ ሶፋና መርዋ ላይ ይወጣሉ። ካዕባን ሰባት ጊዜ ከጠወስኩ በኋላ ረካዓትን ሰግደን ወደ ሶፋና መርዋ በይነ ሶፋ ወል እንደገና ሰዓይ ታደርጋለህ። እዛ ይወጣል ይካሄዳል። ሶፋና መርዋ ላይ የወጡ ወንዶች ዱዓ ያደርጋሉ። ሴቶች ግን አይወጡም። ለምን አይወጡም? ለምን አይወጡም? ግልጽ መሆን የለባቸውም። እዩኝ አይባልም። እዩኝ አይባልም። በመገናኛ ብዙሃንም ብቅ ማለት ራሱ ለሴት ልጅ አላ ሹቀት ውርደት ነው። ጥሩ አይደለም ወላሂ ኢንሻአላህ እኛ አደግን የሚሉ ሰዎችን ማየታችን አይደለም ትልቁ ነገር። አደግን፣ በለጸግን፣ ተማርን፣ ገባን፣ ፖለቲካውን እናፈራን እንሰዋለን፣ ስነ ጽሁፍ እንችላለን፣ ምን እንችላለን። ይህ እንደዚህ ቀውጢ ዓለም ውስጥ መግባት ለሲል ጥሩ አይደለም፣ ጥሩ አይደለም። እድገት ማሻአላ ትደግ፣ ግን ሴቶችን ታስተምር ከቻለች፣ ወንዶችን ግን እዩኝ አትበል። ሴትን ታስተምር ዳዕዋ ዳዒ ትሁን፣ የምትገርም ዳዒ ጎበዝ ከሆነች ትቅራ ትቅራ ያለ ቅራ ዳዕዋ የለም አይደል? ቅራ ትቅራ አሳምራ ትቅራ ሐዲሷን ተውሂዷን አሳምራ ትቅራ ሴቶችን ታስተምር። ለሴቶች ዳዕዋ ታድርግ። ቅልጥፍና አላህ ዘንድ أجر የሚያስገኝ ይሄ ነው እንጂ ቀውጥ የዓለም ውስጥ መግባትና ሰዎችን ማከራመስና ማደናበር የትም አያደርስም። የአጋጣሚ ሰዎች ሊመርቁ ይችላሉ። አዎ ጎበዝ ይቺ ልጅ በጣም ትንቀሳቀሳለች ሊሉ ይችላሉ። لا ያ አይደለም። የአላህን ምርቃትና የነብዩን የሐዲስ አካሄድ position እንጂ መከተል ያለብን የሰዎችን አመለካከት አይደለም። አንደኛው ክፍለ ዘመን ላይ መጥቷል፣ አድጓል፣ ጎበዝ ነው ምናምን ስለተባለ አይደለም። እኛ ራሳችንን ስናንቀሳቀስ ማየት ያለብን መመዘን ያለብን الشريعة الإسلامية بالحديث والقرآن وأقوال الصحابة ونساء الصحابيات بالنسبة ነው فالنساء مأمورات بالاستتار والاحتجاب دون التبرج والظهور ولهذا لم يشرع አልተፈቀደም للمرأة ለሴት رفع الصوت ድምጿን ከፍ ማድረግ አልተፈቀደላትም في الآذان በአዛንም ላይ ወለት ተልቢያ በተልቢያም ላይ ወለት ሱዑድ መውጣትም ኢለ ሶፋ ሶፋም ላይ ሆነ ወልመርዋ ላይ መውጣት አልተፈቀደላትም እንኳን ስነ ጽሁፍ ልታነብ ማለት ነው። እንኳን ግጥም ልታነብ አይደለም አዛን አልተፈቀደላትም። አዛን ያልተፈቀደላት ሴት ቢፈቀድ ኖሮ ከስነ ጽሁፍ ማን ይበልጥ ነበር? ማንም ይበልጠው። አዛን ማንም ይበልጠው። ተልቢያ ማንም ይበልጠው። ቁርአን መቅራት ቁርአን መቅራት ጨዋ ካልተፈቀደላት እንዴት ነው ግጥም የምታቀርበው ወንድ መካከል? ይሄ ያልተፈቀደው። በተፈቀደ ኖሮ ቁርአን ይፈቀድ ነበር። አላህ ምንም እንደ ሸሪዓው ይሁን የሚያሻማ የሚያዛባ ነገር እንኳን የለውም። ግልጽና ግልጽ ነው የኛ ለመቀበል የኛ መድከም የኛ ውድቀት ነው። ከኋላ ሰዎች እየገፉ አምጥተው ነው የሚቀላቀሉ አይደለም። ራስህን ራስሽን ማዳን ትያለሽ። ፈቅራኢ አህለ ሱነት ወል ጥሩ ጸድ አህል ሱነት ወል ከገቡ መግባት ነው። ለማተራመስ አህል ሱና ነኝ ብሎ ሌላ መቀላቀል አያስፈልግም። በቃ አህል ሱና ከሆኑ አህል ሱና መሆን ወለተጀሩት تجرد ራሱ አልተፈቀደላትም ለከልብ ረፍዓ ሶት አልተፈቀደም። በአዛን ጊዜ በ تلبية ም ጊዜ ድምጿን ከፍ ልታደርግ የለም። በ إقامة ም ጊዜ የለም። قراءة قراءة القرآن ም የለም። في الذكر ም የለም። في التكبير ም የለም። ሀታ ራሱ في تكبيرة يوم العيد الله أكبر الله أكبر እያለች አትጮህም ሴልጅ። ይሄ ብቻ አይደለም የተከለ ይሄ ሁሉ ተከልክሏል። ለምን? ፊትና ፊትና አለበት። ረፍዓ ሶት ላይ ፊትና አለበት። ولا الصعود መውጣትም አልተፈቀደላትም። የለሶፋ ወልመርዋ ሶፋና መርዋም ላይ እንድትወጣ አልተፈቀደላትም። ولا التجرد ራሱ መራቅ ሲል ኢህራም ጊዜ ከማያ ተጀረዱ ረጁል ወንድ ልብሱን እንደሚፈካ እሷ አትፈካም። እሷ normal ልብሷን ለብሳ ነው የምትሄደው። ኒቃቧ እንደለበሰች ነው የምትሄደው። ወንድ ልብስ ምን ተብሏል? ሱሪም ከሆነ ጀለቢያም ከሆነ ያወጣና የኢህራም ልብስ ነው አይደል? ፎጣ ነገር ማለት ልብስ የሚሄዱት የከፈን ልብስ የሚመስል ነገር ለወንዶች ተጀሩ ተፈቀደ፣ ለሴቶች ግን አልመጣም። ሸሪዓው ለምን ከፍተኛ ጥንቃቄ መደረግ አለበት። ሴቶች እንደዛ በሚሆንበት ሰዓት መገላለጥ ይመጣል። ያ ማለት ደግሞ ወቃዓተል ፊትና ወይነል ኡመም በኡማው መካከል ፊትና ተከሰተ ማለት ነው። ለዚህ ነው ሸሪዓው ከፍተኛ ጥንቃቄ እያደረገ ያለው። በሴት ልጅ ሰው ከወደቀ አለቀ፣ አይነሳም፣ ይወድቃል። ኡማችንም የደከመው በሴት ልጅ ነው። የሴት ልጆች ደግሞ ከፍተኛ ጥረት ማድረግ ያለባቸው ኡማውን ሹቀት ውስጥና ውድቀት ውስጥ ላለመክተት ነው። ወጣትን አዘቀጡት ማለት ሁለት ሰው ነው የሚገሉት። ራሳቸውም ይሞታሉ፣ ሌላ አንድ ሁለት ሶስት ወንድም ይዘው ይሞታሉ። አደጋ ነው ወላሂ። ለዚህ ነው ምዕራባውያን ሲገቡ የገቡብን መጀመሪያ ሂጃብ ነው ያስጣሉ። ረምዩ ዱፋ ረምዩ ኢፋዱ ኢምራአቲ ዋሂዳ አንድን ሴት ልጅ ከዚች ኡማ ማበላሸት ኸይሩን ሚን አንቱርማ ኢላ ኡመሚ ሙሐመድን ፈሩቁ ዋሂድ አንድ ሚሳኤል ከምተኮስባት አንድ ሺህ ሚሳኤል ወደ መሐመድ ኡማ ከመተኮስ አንድ ሴት ማበላሸት ነው ነው ታተራምሰዋለች መጥታ በተለይ ትንሽ አእምሮዋ የመጠቀ ከሆነ ምላሷ ቅልብልብ ከሆነች መናገር የምትችል ፖለቲከኛ ከሆነች ወይ ደግሞ ዶክተሬት ያላት ከሆነች ጥሩ ኢንጂነር ከሆነች ተቃይ ከሆነች እሷም ማበላሸት ይበቃቸዋል። አምሳ ስልሳ ሴት ይዛ ነው የምትጠፋው። ለምን ይቺ ቀልጣፋ ሴት ያልገባችበት ጥሩ ቢሆን ኖሮ እሷ ትቀድመኝ ነበር። psychological ሰዎች ይሞታሉ ተቀጥለዋል። ለዚህ ነው ምዕራባውያን ሲነድ ከሆነ የመጡት ولا التجرد تجرد ም መራቆት ከአካባቢ ከለበሰችው ልብስ አውልቅ ያትባላል። ኢህራም በኢህራም ጊዜ ከማ የተጀረዱ ረጅሉ ወንድ ልጅ ልብሱን እንደሚቀየር ሁሉ تجرد ማለት ምን ማለት ነው ከ normal ልብስ መራቆት ማለት መራቅ ማለት ነው። በ تجرد እንድትርቅ አይፈለግም። ኢህራም በኢህራም ጊዜ ከ normal ልብሷ normal ልብሷን እንድትጥል አትታዘዝም። ሴት ልጅ رجل ወንድ ወንድ ሰው ወንድ ከአካባቢ ልብስ ወይንም ከሚለብሰው ከ normal ልብሱ normal ልብሱም ከቆጠብ እንዳትለብስ እንደሚባል ሁሉ ሴት ግን አትባልም። እሱ ሌላ ልብስ ቀይሮ ነው የሚሄደው። እሷ ግን ተጀሩድ ምን ሲያቢሃን አልሙዕታድ ካስለመደችው ይቃባ አትወጣል። እንደዛ ሆና ነው ኢህራሟን የምታደርገው። ፈኢነ ረጁለ ወንድ መእሙሩን ታዟል ቢከሽፊ ረእሲ ራስህን ግልጽ አድርግ ተብሏል። ወንድ ልጅ ወአላ ይልበሰ እንዳይለብስም ታዟል። ራሱን ግልጽ ነው የሚያደርገው፣ ኩፍያም አይለብስም። ሙሉን ኢህራም ጠዋት ላይ ተመልከቷቸው፣ ሙሉን ራሱ እንዳለ ባዶ ነው ሁሉ ሙህሪ ሙህሪሞቹ በዚህ ያስታውቀዋል። ኩፍያ የለበሰ ካለ ይሄ ሙህሪም አይደለም ትላለህ፣ ራሱ በዚህ ታውቀዋለህ። ሁለተኛ እንደዚህ የሚጣፋ ልብስ ነው የሚለብሱት። በዚህ ላምጥተው እንደዚህ ፎጣ ነገር ነው የሚለብሱት። ፎጣ ያሸርቃሉ። ይሄ ነው በቃ normal ልብሳቸው የሐጅ ማለት ነው። ስለዚህ فإن الرجل ወንድ مأمور ታዟል፣ ቢከሽ ረእሲ ራሱን በመግለጽ ታዟል። وألا يلبس እንዳይለብስ ታዟል። الثياب المعتادة የተለመደ የአካባቢ ልብስ እንዳይለብስ የሰፈሩን ልብስ ማለት ነው። ኪያበል ሙዕታዳ ማለት ያስለመደው ሱሪ ሊሆን ይችላል፣ ጅልቢያ ሊሆን ይችላል የተሰፋት ልብስ ማለት ነው። በሰውየው ልክ የተሰፋ ልብስ ሲያበል ሙዕታዳ ይባላል። ወሄ ሲያበል ሙዕታዳ የተለመደ ልብስ ማለት የተለምዶ ልብስ ማለት አለቲ ትስነዑ የሚሰራ على قدر الأعضاء በሰውነቱ በአካሉ ልክ የሚሰራ በሰውነት መጠን የሚሰራ ማለት ነው። ጀለቢያ፣ ሱሪ፣ ቲሸርት፣ ሸሚዝ፣ ጃኬት ምናምን በሰውነት ልክ የሚሰራ ልብስ ነው። እሱን አይለብስም ማለት ነው። አይሰንም አይፈቀድም። ቱስነዑ አላ ቀድሪ መጠን አዕባኢ እንደ ሰውነቱ መጠን የሚሰራው ነው። ፈላ የልበሱል ቀሚስ ለምሳሌ ቀሚስ አይለብስም። ቀሚስ በሷድ ብታደርጉት ይሻላል። ቀሚስ ነው በፊት ነው የሚያደርጓ በሷድ አድርጉት። ቀሚሷ ቀሚስ አይለብስም። ወለት ለ ሱሪም አይለብስም። ወለል በርኖስ በርኖስም አይለብስም። በርኖስ ማለት ጃኬት፣ ኮፍያ ያለው ጃኬት በርኖስ ይባላል። ኮፍያ የዝናብ መከላከያ ኮፍያ ያለው ጃኬት በርኖስ ይባላል። ወለል በርኖስንም አይለብስም። ወለል ሽፍን ጫማም አይለብስም። በሰውነት ልክ የተሰፋን ነገር አይለብስም ወንድ ልጅ ፈይነ ረጁለ ወንድ መእሙሩን ታዟል ቢከስረ እቲ ራስህን ግለጥ ተብሏል ወአላ ይልበሰ እንዳይለብስም ታዟል አትያበል ሙዕታዳ የተለመደ ልብስ ወሄ የተለመደ ልብስ ማለት አለቲ ቱስነዑ የሚዘጋጁ ናቸው አላ ቀድሪ አዕባኢ በሰውነት መጠን ፈላ የልበሱ ልቀሚሰ የእኛ ልጆች ናቸው አይደል የሚፈሩት የኛ ልጅ ቀድሪ አዕዳኢ በሰውየው ሰውነት መጠን ፈላልበስ ቀሚስ ለምሳሌ ቀሚስ አይ እንትን አይባል አይለብስም ወለል ተራዊለ ሱሪም አይለብስም ወለል ጃኬትም አይለብስም ወለል ኹፍ ሽፍን ጫማም አይለብስም ነጠላ ጫማ ነው ለብሶ የሚጓዘው ኢህራም ላይ የገባ ሰው ማለት ነው ተግባባን ወንድ ልጅ በዚህ ታዟል ሴት ልጅ ይሄን ሁሉ ትቀያይራለች አትቀያይርም ካልሲዋንም ትለብሳለች ሽፍን ጫማም ተፈለገ ትለብሳለች ኒቃቧን ትለብሳለች መላ ሰውነቷም ያው በሂጃብ የተከናነበ ሆኗ ነው ኢህራሟን የምታደርገው። ፊቷን ትግለጽ ተብሏል። ምን ከለለ ነው? አጅነብይ ከለለ ይላሉ። ከፊል ዑለማዎች ኒቃብ ራሱ ይወዝባል የሚሉት አይ ሐጅ ላይ ትግለጠው፣ ሐጅ ላይ ሴሌ ፊቷን ትግለጥ ይላሉ። ፊትና በጣም እየበዛና የተለያየ እየተቀላቀለ ስለሆነ በአሁኑ ሰዓት አስፈሪ ሆኗል። ስለዚህ ኒቃቧን ለብሳ ብታደርግ ይሻላል የሚለውን ዑለማዎች ፈትዋ ሰጥተውበታል በአሁኑ ሰዓት ከነ ኒቃቧ ብታደርግ ይሻላል። ለዚህ ነው ብዙ ኒቃቢስቶች እናያለን፣ ብዙ ደግሞ ፊታቸውን የገለጹ እናያለን። እነዛ ፊታቸውን የሚገልጹት ራሱ እንትን አይደል ኒቃብ አይለብስም ማለት አይደለም። ሀጅ ስለ አህረሙ ነው። ከሀጅ ሲወጡ ኒቃባቸውን ይለብሳሉ ብዙዎቹ ማለት ነው። እንደዛም አለ ሀጅ ላይ ግን ኒቃቧን እንደለበሰች ብታደርግ ፈሁ አውላ። አሁንም ምን አጅሊ አልፊትም በጣም ደስታል። በአሁኑ ሰዓት ዘመንን ፊትና ነው። በጣም ዘመንን ፊትና ስለሆነ ነው ኢላ አንቃል እስከዚህ ድረስ እብኑ ተይሚያ ይላሉ። ወአመል መርአ ሴት ልጅማ አሉ እብኑ ተይሚያ ፈኢነሃ ሴት ልጅ ለምቱንሃ አልተከለከለችም፣ አንሸይእን ከምንም ነገር አልተከለከለችም። من ሊባስ ከምትለብሰው ልብስ ከምንም ነገር እንድትቆጠብ አልታዘዘችም። ወንድ ግን ታዟል አይደል? ከምን ተቆጠብ ተብሏል? القميص اه والسراويل من دون ሰራዊል اه سراويلنا ድምቋል ይለያል ይላሉ በአሁን ሰዓት ያለው ሱሪ ቬል ሱሪ አለ አይደል? እሱ سراويل አይደለም። سراويل በነብዩ ዘመን ነበረ። ሱሪ normal ኡ ሱሪ፣ ሰፊው ጨርቅ ሱሪ ምናምን ሰፋ ያለ ሱሪ ያ አለ ይቻላል። በአሁን ሰዓት ደግሞ ቬል ሱሪ አለ። እሱ እሱ እሱ እንዳለ ቬል ሱሪማ እንዳለ والله يا الله ጥሩ አይደለም። والله የነብዩ ምስል የሰሃባ ምስል የአህለ الخير ምን ምን ተሸበሃ ቢቀውሚን ፈሆ ሚንሁም አደራችሁ ቬል ሱሪ ተውፊቅ ሰማችኋል? ምን አይገባችሁም? ይሄ ቃሪያማ እንደ ጭራሽ ቁጥር ውስጥ እንዳታስገቡት። ሁሉቅ ጭራሽ የሁሉቅ መገለጫ አይደለም። ሱና ውስጥ ያለ ሰው አላ አላስብም፣ እንደዛ አላስብም። ወላሂ ላአሽኩ አልአዘም ወላ አንተ ግን ምስለ ሀዛ ቬሉ ሱሪ ሰራዊልና ቢንጣል ይለያያል። ሰራዊልና ቢንጣል ራሱ ይለያያል። ሰራዊል ማለት ሰፋ ያለው ሱሪ ነው። ይሄ ቢንጣል ነው የሚባለው። ቢልጧን የለበሰውን ሰውዬ ምን ይሉት ነበር? እንተና አልባኒ ዜል ሱሪ ከለበስክ ከኋላ ስገድ ነው የሚሉት። ከኋላ ፊት ለፊት ሶፍ ላወል ምናምን ሰው መካከል እንዳትገባ ነው የሚሉት። ወላሂ ትልቁ አለኝ ለምን ውጥርጥር ብሎ የወንድ ልጅም ሂጃብ አለ። ዶክተር ዳሽን አልሰማችሁም? የወንድ ልጅ ሂጃብ የሚለው አልሰማችሁም? የሼህ አልባኒን ኮፒ ነው የሚያቀርቡት ሲያቀርብ የሴት ልጅ አለባበስ እንትን ሲያቀርብ የሼኹል አልባኒን ኮፒ አንደኛ ብሎ የሚያቀርበው ራሱ አንደኛ ነው። አልባኒ ያነጋገረ ሁለተኛ ብሎ የሚያቀርበው አልባኒ ለሁለተኛ ነው። እሷን ራሷን ኮፒ አምጥቶ ነው የተናገረው በእንግሊዝኛ ትርጉም። የወንድ ልጅ ሂጃብም አለ። ምን መልበስ አለበት ወንድ ልጅ እ ተናገራ ኒቃብ ሲባል አዎ ትላለ። ምን መልበስ አለበት? ሰፋ ያለ ሱሪ ሰፋ ያለ ሱሪ ይልበስ ነው። ጦሩ ደግሞ ወደ ሽርጥ ወደ ጀለቢያ ብትመጣ ሀዛ ሆስ ነው እንደዛ አስለመደው ኢንሻአላህ ኢላ አንቃል እስከዚህ ድረስ ወአመል መርአ ሴት ልጅ ፈኢነሃ ለም ቱንሃ አልተከለከለችም አንሸ ምንም ምን ሊባስ ከልብስ ምንም ነገር አልተከለከለችም ሴት ልጅ ሊአነሃ ምክንያቱም ሴት ልጅ መእሙረቱን ታዛለችና ብልእስቲፋር ተሰተሪ ተብላለች ወለሕቲጃብ ሂጃብ ልበሽ ተብላለች ፈላ ይሽረዑ ለሃ ለሴት ልጅ አይፈቀድም አልተደነገገም ድዱ ዛልክ በዚህ ተቃራኒ አልተደነገገም ከዚህ ውጭ ያለ ነገር ማለት ነው ድድ ማለት ተቃራኒ አውልቂውና ሌላ ልበሽ፣ የኢህራም ልብሽ ልበሽ ልበሽ አልተባለች። የኢህራም ልብስ ልበሽ አልተባለች። ማእሙራቱን ብልኢስቲታር ወልኢህቲጃብ ፈላ ዩሽረዑ ለሃ አይፈቀድላትም። ድድ ዛሊክ በዚህ ተቃራኒ አይፈቀድላትም። لكن ነገር ግን ሴት ልጅ منعت ተከልክላለች። أن تنتقب ኒቃብ መልበስን ተከልክላለች። وأن تلبس القفازين ሁለት ቁፋዞችን ተከልክላለች። ጓንት ማለት ነው። قفازين ማለት ነው። ጓንት ነብዩ አለይሂ ሰላቱ ወሰላም ቡኻሪ ላይ የተዘገበ ሐዲስ ነው ላ ተንተቂቡ ልሙሕሪመቱ ወላ ተልበሱ ልቁፋዘይን አሉ አንድ ሴት ልጅ ሕራም ስታደርግ ኒቃብንም ማትልበስ እ ጓንትንም ማትልበስ አሉ ሚነል ዐጀብ ወላሂ ዑለማዎች እጅግ በጣም ትልቁ ትዕዛዝ ከዱንያ ያሉት ኒቃብ እንደሚወድ አንቃብ ቢድዓ ነው ብለህ ብትነሳ አበደን ለምን لأن النبي صلى الله عليه وسلم نهى عند الإحرام በኢህራም ሰዓት የከለከሉት ይለበሳልና የማይለበስን የሌለን ነገር አይከለክሉም። አንድ ሴት ልጅ ኒቃብ አትልበስ፣ ጓንት አትልበስ። መቼ? በኢህራም ሰዓት አሉ። አሃ የተከለከለው መቼ ነው? በኢህራም ሰዓት። ከኢህራም በፊት ምን አለ ማለት ነው እ በቃ ኒቃቡ አለ እ ጓንቱ አለ ማለት ነው። የሌለን ነገር ይከለክላሉ ነው አለ ሰላቱ ወሰላም። ዛህሩል ሐዲስ واما المراه فانها لم تنهى عن شيء من اللباس لانها ماموره بالاستتار ታዛለች والاحتجاب ሂጃቧንም እንድትለብስ فلا يشرع لها አይፈቀድላትም ድድ ዛሊክ እዚህ ተቃራኒ ላኪን ነገር ግን ሙኒዓት ተከልክላለች አንተ ተነቀበ ኒቃብ እንዳትለብስ ተከልክላለች ኢህራም ካደረገች ወአን ተልበሰል ቁፋዘይን ሁለት ቁፋዘይንንም መልበስን ተከልክላለች ቁፋዘይን ማለት ምን ማለት ነው ጓንት ማለት ነው ጓንት እንዳትለብስ لأن ذلك ኒቃብና ጓንት ሊባሱን ልብሶች ናቸው መስኖ የተሰሩ አላቀድል ዑዱው በአካላት ልክ የተሰሩ ናቸው። ቁፋዝም በእጅ ልክ የተሰራ ነው። ኒቃቡም በጭንቅላት ልክ የተሰራ ነው። በዚህ ኒቃቡ ማለት ነው። ኒቃቡ ከእንትን ጋር አብሮ የሚሰራው ኒቃብ አለ። ዋናው ፀጉር ምን እንዳያስታውቅ የሚያደርገው ከልብሱ ጋር ራሱ አብሮ የተያዘ ኒቃብ አለ። አብሮ ከጀልባቡ ጋር የሚሰራ አለ። እኛ ጋር የለም መሰለኝ። ጀልባቡ ለብቻ ኒቃቡ ለብቻ ነው። ይሄ በጭንቅላት በምስል ልክ በፊት ልክና በዚህ ከዚህ የሚለቀቅ በዚህ ልክ ነው የሚሰራው ይቃቡ። እዛ ግን ከምን ጋር የሚሰራላቸው ከዋናው ከጀልባቡ ጋር አብሮ የሚሰራ ንቃብ አለ። አልገባችሁ? ለማንኛውም ላኪን ነገር ግን ሴት ልጅ ሙኒዓት ተከልክላለች። አንተ ተነቀበ ኒቃብ ከመልበስ ወአንተ ልበሰል ቁፋዘይን ሁለት ጓንት መልበስ መቼ መቼ ነው የተከለከለችው? ሴት ልጅ ኒቃብ መልበስ ክልክል ነው እንዳትለኝ ዛሬ لأن ذلك ምክንያቱም ይህ ሊባሱን ልብስ ነውና ነው የተከለከለችው መስኑዑን የተዘጋጀ አላቀደል ልዑዱ በአካላት ልክ በአካላት መጠን የተዘጋጀ ነው በአካላት መጠን የተዘጋጀ ነው ወላ ሐጀተ ቢሃ አያስፈልጋትም ኢለይ ጓንተንና ኒቃብ አያስፈልጋትም መቼ በሐጅ ጊዜ ثم ذكر ከዛ ተናገሩ አነሃ ሴት ልጅ ትغطي وجهها ፊቷን ትሸፍናሉ ተመልከት ማን እብኑ ተይሚያ ኒቃቡን ታውጣው ጓንቱንም ታውጣው በሰውነት መጠን የተዘጋጁ ስለሆነ ወንድ ልጅ የተከለከለው በሰውነቱ መጠን የተዘጋጀ ነው። ካልሲም አይፈቀድለትም፣ ቲሸርትም አይፈቀድለትም፣ ምንም አይፈቀድለትም። ለሴት ልጅ ግን ኢህቲጃብ ስለታዘዘች ኢህቲጃብ ታደርጋለች። ኒቃቡንና ቁፋዜንም ታወጣለች። ለምን? በሰውነት መጠን የተዘጋጁ ስለሆነ ኒቃቡ አብሮ በአንድ ላይ ለእንትን ለፊትና ለራስ ብቻ የተሰራ ነው። ለአንድ ወጥ ለሆነ ለአንድ አካል ብቻ የተሰራ ነው። ለእያንዳንዱ አካል የተሰራውን ታወጣዋለች። አልገባችሁ? ካልስን ለምሳሌ ታወጣውና ምን ታደርገዋለች? ልብሷን ታፍርዝመዋለች ማለት ነው። ፊቷ ላይ ኒቃቧን ታወጣውና ምን ትጠቀማለች? ራሷ ዋናው ልብሷ ጋር የተያያዘ ነገር ትለቃለች በፊቷ ላይ ማለት ነው። አንድ ላይ ከልብሱ ጋር የተያያዘ ኒቃብ የተዘጋጀ ካለ እሱን ትለብሰዋለች። ኒቃቡ ብቻውን ተገንጥሎ የሚነሳ ከሆነ እሱን አትለብሰውም። መቼ በኢህራም ጊዜ አልገባችሁም መሰለኝ ኒቃቡን ታውጣው ማለት ፊቷን ትግለጠው ማለት አይደለም እያሉ ነው እብኑ ተይሚያ لأن ذلك لباس مسنوع على قدر أعضائه على قدر العضو በአካላት መጠን የተዘጋጀ ስለሆነ ትቶ ولا حاجة بها إليه በአሁን ሰዓት አያስፈልጋትም ثم ذكر ከዛ ተናገሩ ማን እብኑ ተይሚያ أنها ይህች ልጅ ኒቃቧን ታውጣው ያልናት ሴት ልጅ እንዲሁም ደግሞ ቁፋዘኝ ሁለት ጓንቶቿን ታውጣ ያልናት ልጅ ተቀጥ ተሸፍን ወጃሃ ፊቷን ትሸፍን በምን ቢገይሪህማ ከሁለቱ ውጭ ባለ ነገር አኒ ሪጃል ከወንዶች ትደብቅ ፊቷን በምን ከሁለቱ ውጭ ባለ ነገር እጇንም እንትማ ውስጥ ታስገባው ጀልባባ ውስጥ ታስገባው በቃ እንደዚህ እጅ የሚያስፈልግበት ነገር አይበዛም በዛን ሰዓት ውስጥ ታስገባው ወይም ደግሞ ረዘም ያለ ነገር ልብስ እጇን የሚያለብስ ነገር ታድርገው እጅ ይገዋል አንድ ሁለተኛ ፊቷን ተሸፍነው ከዚህ የሚለቀቅ ነገር ረጅም ነገር ትልበስ። መጀመሪያ ምን ጀልባቡ ላይ እፊት ላይ የሚጣል ልብስ ያለው ጀልባብ ልትለብስ ትችላለች። ልብሱን ታመጣና በዚህ ላይ ወይም አቅለሚያዋን ነገር ትለቀዋለች በዚህ ላይ በፊቷ ላይ ማለት ነው። ከዛ ትሄዳለች። ጠዋፏን ታደርጋለች፣ ሰዓይዋን ታደርጋለች፣ ሀጇን እስከምትጨርስ ድረስ። ሀጇን ከጨረሰች በኋላ ኒቃቧን ትለብሳለች። ያንን በራስ ልክና በእጅ ልክ የተሰራውን ጓንቷን ትለብሳለች ማለት ነው። ገብቷችኋል ያልኳችሁ? እብኑ ተይሚያ ኒቃብ ይወጅባል ይላሉ አይደል እ ራሷ ገባችን ማለት ነው ወያሉ ይወጅባል ይላሉ በምን አወቅ ከምረላ በሌላ ነገር ኒቃቡን ታውጣውና ቁፋዘይንን ታውጣና ሁለት እጆቿን በምን ትሸፍን ከዋናው ከኖርማል ልብሷ እጅግ ረጅም የሆነ ልብስ ትልበስ ፊቷን ምን ታድርገው? ትግለጥና ትቶ ምን ታድርገው? በሌላ ልብስ ትልቀቅበት እያሉ ነው። فهو رأي ابن تيمية شيخ أهل السنة والجماعة شيخ الإسلام ዛሬ ላይ ኒቃብ አይወጅብም የሚልና እብኑ ተይሚያ ነው የምናስተያያቸው። ዛሬ ላይ ኒቃብ አይወጅብም የሚለውና እብኑ ተይሚያ እናውቃቸዋለን። ማለት ወ ሸይኹና ወመርጂዑና ዛሬው ላይ ራሱ በህይወት ካሉት ሰዎች አይለብስምና ይለብሳል የሚለውንም እናያለን ማለት ነው። ለማንኛውም ثم ذكر ከዛ ተናገሩ ኢብኑ ተይሚያ አነሃ ሴት ልጅ ወቀት የተሸፍነ ወጀሃ ፊቷን ሀጅ ኢህራም ያደረገችው ናት። በገይሪህማ ከሁለቱ ውጭ ባለ ከኒቃብ ውጭ ባለ ነገር አን ሪጃል ከወንዶች ትደብቅ ኢላ አን ቃል እስከዚህ ድረስ ይቀጥላሉ። ኒሃያ ኒሃያ መጨረሻ ላይ እንዲህ ይላሉ ኢብኑ ተይሚያ وإذا تبين ግልጽ ከሆነላችሁ አነሁ ነገሩ ጉዳዩ لا بد የማይቀር መሆኑ من أن يكون መሆኑ بين لباس الرجال በወንዶች ልብስና والنساء በሴቶች ልብስ መካከል የማይቀር ጉዳይ መሆኑ ግልጽ ከሆነላችሁ ምን የማይቀር መሆኑ ፈርቁን ልዩነቱ የተመየዙ ብሄ ሪጃል ወንዶች የሚለዩበት አኒኒሳ ከሴቶች የሚለዩበት ልዩነት የልብስ ልዩነት እንዳለ ግልጽ ከሆነላችሁ ወአየኩነ መሆን አለበት። ልድገመው ኢላ አንቃል እስከዚህ ድረስ ይቀጥላሉ ኢብኑ ተይሚያ። እዚህ መካከል ላይ ብዙ ያለፉት ነገር አለ ያለፉት ነገር አለና ነው ሼኹ አለፉና ኢላ አንቃለ ፊንሃ መጨረሻ ላይ እንዲህ ይላሉ ኢብኑ ተይሚያ ማጠቃለያቸው ላይ ምን አለ ወኢዛ ተበየነ ግልጽ ከሆነላቸው አነሁ ጉዳዩ መሆኑ لا بد ምንም የማይቀር ጉዳይ ነው መፈናፈኛ የሌለ ጉዳይ ነው من أن يكون ከመሆን بين لباس الرجال በወንዶች ልብስና والنساء በሴቶች መካከል የማይቀር ነገር ነው። በሴቶች ልብስና በወንዶች ልብስ መካከል የማይቀር ጉዳይ ነው። ምን فرق ልዩነት መኖሩ يتميز به الرجال ወንዶች የሚለዩበት ወንሳ عن النساء ከሴቶች የሚለዩበት ይሄ ያለ ነው። የወንድና የሴት ልጅ ልጅ በምንም አይነት መልኩ አይገናኝም። ይህ ግልጽ ነው። لا بد የማይቀር ጉዳይ ነው። ልዩነት እንዳለ ግልጽ ነው አይደል? አልገባችሁም? እሺ እነዚህ ከሆነ ወአየኩነ መሆን አለበት ሊባሱ ኒሳ የሴቶች ልብስ ፊሄ ምን በሱ ውስጥ ምን መኖር አለበት? ምን አልእስቲታት የሚሰትር መሆን አለበት። ወለህቲጃብ የሚደብቅ ሴቶችን መሆን አለበት። ሒጃብ የሚደብቅ መሆን አለበት። የግድ ይሄን የተፈለገው ሴቶች ማናት ይቺ መባል የለበትም። በቃ በአጋጣሚ ሊያውቋት ይችላሉ። በኒቃቧ ላይ ልትታወቅ ትችላለች። ፈላ ማዕሲየተ ዐለይሃ የለባትም። ላይከልፉ ላሁ ነፍሰን ኢላ ውስዐሃ ለማ ባህረ ሚንሃ ግልጽ የሆነ ውበቷ ጣጣ የለም። አቋሟ ቢያምር ኒቃቧ በላይ ላይ ችግር የለም፣ አትጠየቅበትም። የዛን ጊዜ ደግሞ አንተ ነው የምትከለከለው፣ እኛ ነን። እሺ የምንከለከለው እኛ ነን። አይናችሁን ሰበር አድርጉ የምንባለውም በዚህ ነው። ተስማማናል? ማያህሱሉ ወአየኩነ መሆን አለበት ሊባሱ ኒሳ የሴቶች ልብስ ፊሂ ምን الاستار ሱትራ ያለው የሚደብቅ መሆን አለበት ወለ ሂጃብ ሴቶችን የሚሸፍን መሆን አለበት ማያህሱሉ የሚገኝበት መቅሱዱ ዛሊክ አላማው ግቡ ታርጌቱን የሚመታ የሚመታበት ልብስ መሆን አለበት ዛሊከ መቅሱዱ ዛሊክ ظهر اصل هذا الباب በቃ እንደዚህ ከሆነ ظهر اصل هذا الباب የዚህ የርዕሳችን ዋና ጉዳዩ ግልጽ ሆነልን ማለት ነው። የሴት ልብስ ምን መሆን አለበት? ይህ አልስቲፋር የሚሸፍን መሆን አለበት። ወለህቲጃጅ የሚደብቅ መሆን አለበት። ሴቶች እንደዛ ከሆነ ማያህሱሉ መቅሱዱ ዳሊክ የዚህ ዓላማ የሂጃቡ ዓላማ የሚገኝበት መሆን አለበት። አንድ ልብስ የሂጃብ ዓላማ የምናገኘው ምን ላይ ነው? ለምሳሌ የሂጃብ ዓላማ የሂጃብ ዓላማ ምን ላይ እናገኛለን? እኒቃብ ላይ እናገኝም? እኒቃብ ላይ እናገኛለን። ሴት ልጅ ተደብቅ ማንም የሚያያት የለም ዓላማውም ታርጌቱን መጥቷል ማለት ነው በቃ ይሄ እንዳትታይ ነው ሴት ልጅ የተፈለገው ፊትና እንዳይፈጠር ይሄ ግልጽ ከሆነላችሁ ظهر አስሉ هذا الباب የዚህ ርዕሳችን ዓላማ ግልጽ ሆነ ማለት ነው ወተበየነ ይፋ ሆነ አን ሊባስ ልብስ اذا كان اذا كان ከሆነ غالبه አብዛኛውን ጊዜ ልብሱ ሪጃል ወንዶች የሚጠቀሙት ከሆነ ኑሂየተ አንሁን አልመርአ ሴት ልጅ ትከለከላለች አጋጣሚ የሚያገናኛቸው ነገር ካለ ማለት ነው። ጀለቢያ የወንድ ጀለቢያ ሴት ልጅ ኒቃብን ብትለብስበትም አይፈቀድላት። ጀለቢያ ለብሳ ልትሄድ ማለት ነው። ለምን غالبه إذا كان አንድ ልብስ ከሆነ غالبه አብዛኛውን ጊዜ ልብሱ ሩጃል ወንዶች የሚጠቀሙት ከሆነ አብዛኛውን ጊዜ ወንዶች የሚጠቀሙት ከሆነ አንድ ልብስ ኑሂየት አንሁል መርአ ሴት ልጅ ትከለከላለች። ሴት ልጅ ትከለከላለች። አልገባችሁ? ጀለቢያ አባያ ለብሰህ አንተ መሄድ አይቻልም ማለት ነው። የሴት ልብስ ነገር የሴት ልብስ ነው አባያ እ ይከራከራላችሁ። አባያ የሴት ልብስ ነው አስፍራ ምንድን ነው እነሱ ኢንሻአላህ ይቀየራሉ። የለበስኩም እኮ ምንም ችግር የለም። ወደ ጀልባ እያስኮበኮቡ ነው አይደል? አዎ ጀልባ ቢቶች ወደ ኒቃብ እያስኮበኮቡ ነው። አብያቶች ደግሞ ወደ ጀልባ እየመጡ ነው። ኢንሻአላህ ይቀየራሉ ወላሂ ምንም ችግር የለም። አላህ ነው አልሂዳየቱ ቢየዲላ ይሰጣል። ችግር የለም። አላህ ይሰጣቸዋል። አላህ አላህ ሂዳያ ይስጥልን። አላህ ያስተካክልን። ለምንፈጥሮቻችን የምንጓጓው ለዚህ ነው አይደል? አዎ ኢንሻአላህ ጉርድስ ታባያቲስ ሁሉም ይመጣሉ ኢንሻአላህ። ኢላ አንቃል እስከዚህ ድረስ እብኑ ተይሚያ ፈኢዘ ጅተማዐ ፊል ሊባሲ ልብስ ላይ ከተገናኘ ኢለቱ ሰትሪ መሰተሩ አነስተኛ ከሆነ ሁለት ነገር ሊመጣ ይችላል አንድ ልብስ ላይ ወንዶች ብዙ ጊዜ የሚጠቀሙን ልብስ ከሆነ ለሴት ልጅ አይቻልም። ሴቶች ብዙ ጊዜ የሚጠቀሙት ልብስ ለወንድ ልጅ አይቻልም። ሌላ አንቃል ከኢዛ ከተሰባሰቡ ከተገናኙ ሲልባ አንድ ልብስ ላይ ከተገናኙ ምንና ምን ቅለት ሰቱ ሱትራው አነስተኛ ነው። ወልሙሻባሃ መመሳሰል ቅለተ ሱሪ ላይ ሁለት ነገር ነው የሚገናኘው። ሱሪ ላይ ሁለት ነገር ይገናኛል። አንድ ምን ምን ይገናኛል? ተሸቡህ አለበት፣ በተሸቡህ ይከለከላል። አንድ ሁለተኛ ቅለት ሰትር አለበት። ሁለት ነገር ነው ሐራም፣ ሁለት ነገር ነው። በሁለት ነገር ነው የሚሸቀለው ማለት ነው። አንድ ነው ሱሪ ከለበሰ የጀሃነም ሸቀል ፈኢዘ في اللباس ልብስ ላይ ከተገናኙ ቅለቱ ሰተር መሰተሩ አነስተኛ ከሆነ የሴትን ልጅ ማን አቋም የሚያሳብቅ ከሆነ والمشابهه ከካፊሮች ጋር ከወንዶች ጋር መመሳሰልም ካለበት ኑህ አንሁ ይህ ልብስ ይከለከላል። ሊወጅሃይን በሁለት አቅጣጫ ነው የሚከለከለው። በሁለት አቅጣጫ ትከለከላለች። አንደኛ ወንዶችን ትመስላለች። ወንድ አልመስልም ቃሪያ ሱሪ አትልበሽ ተሸብህ አለበት። ለምን ለምን ካፊር ሴቶችን ተመስሏል። ካፊር ለካፊር ሴቶች ማን ፈቃቸው ካለ ደግሞ ቅለተ ሰትር አለበት። እሺ ያንን ትተውላትና በቅለተ ሰትር ራሱ ትከለከላለች። በሁለት አቅጣጫ ነው የምትከለከለው። አተጓባን ግልጽ ነው። ሚወጀሃይን በሁለት አቅጣጫ ትከለከላለች። ወላሁ አዕለም አላህ ነው ይበልጥ አዋቂው ይላሉ ሸኹ። እንታ የኢብኑ ተይሚያ ንግግር እዚህ ያልቃል። አላ የኩነ ፊህ ልብስ ላይ መኖር የለበትም። የልብስ ሸጥ ነው እየቀራን ያለ ነው ሂጃብ። አንደኛ ምን መሆን ነበረበት ልብሱ ሸርቱ ምን መሆን አለበት? አንደኛ አንድ ሴት ልጅ የምትለብሰው ልብስ ማሟላት ያለባቸው ሸርጥ ሂጃብ ሂጃብ የሚባለውን የሸሪዓ ስያሜ ሊያገኝ ዘንዳ እነዚህን ሸርጦች ማሟላት አለበት። አንደኛ ምን መሆን አለበት? ባፊየን ባፊየን ማለት ምንድን ነው? አንደኛ መስፈርት ይሄ ነው። አንደኛ መስፈርት ይሄ ነው። ባፊየን ምን ማለት ነው? ረጅም መሆን አለበት። ረጅም መሆን አለበት ታች ድረስ። ሁለተኛ ሁለተኛ ተመለስና ችግር የለም አየኩነ አላየኩነ ሸፋፈን ምን ማለት ነው? ሸፋፈን ዘርዛራ መሆን የለበትም ከለሯን የሚያሳይ እሺ ሁለት ሶስተኛ ምን መሆን አለበት ምን መሆን የለበትም በየቀን ጠባብ መሆን የለበትም ቅርጿን የሚያሳብቅ ነገር ምን መሆን አለበት ማለት ነው ዋሲዕ ሰፊ መሆን አለበት እሺ ሶስት አራተኛ ምን መሆን አለበት ወይም ምን መሆን የለበትም ተሸቦህ ቢርጃል የሚያመጣ መሆን የለበትም ከወንዶች የሚያመሳስል ልብስ መሆን የለበትም አምስተኛ አሁን የምንቀረው አላ የኩነ ልብሱ መሆን የለበትም ሲሄ ዚነቱን የሆነ ውበት ያለው ትልፊቱል አንዋር የሰዎችን እይታ የሚስብ መሆን የለበትም። አላ የኩነ ፊ ልብሱ ላይ መኖር የለበትም። ዚነቱን ጌጥ ያለው መሆን የለበትም። ትልፊቱል አንዋር እይታን የሚስብ ሀታ ራሱ እንትኑን ይሄ አበያውን ይለብሱትና አበያው ላይ ምን ይደረግበታል? አበባ ያለበት አለ ሌላ ብልጭልጭኛ ብልጭልጭ የሚያብልጭልጭ ያለበት አለ። ሌላ አይታ አይታችኋል አለ ነው ናም ወላ እ ሌላ ምን ነበረበት? መታጠቂያ ቀበቶ እ ጨሌ የሚመስል አለበት። ሀዛ ኩልሽ ፊል አንባር ሲሰግደት ሱብሃንአላህ ይሄ ሁሉ እኮ አያችሁ ተለብሶ አልተለበሰም። ይህ እኮ ማዕናው ምንድን ነው? የሂጃብ እኮ ሚስጥር ምንድን ነው? ከሂጃብ ጀርባ ያለው መልእክት ምንድን ነው? ያን እኮ መረዳት እኮ ነው ያቃተን። ከሂጃብ ጀርባ ያለው ምንድን ነው? ከሂጃብ ጀርባ ያለው አንድ ሴት ልጅ የሰዎችን እይታ ስባ ራሷን ፈተና ውስጥ እነሱንም ፈተና ውስጥ እንዳትከት ነው። ሴት ልጅ ወቀርነ ፊ ቡዩቲክን ለመጀመሪያ ቤታችሁ ተቀመጡ ነው የተባለው። ከወጣሽ ሂጃቡን ኒቃቡን ለብሰሽ ውጪ። አንደኛ እሷን ሰክራ ሌላንም አስከራ። እሷ ባትሰክር ሌሎች ይሰክራሉ። የግድ ነው ማለት አንዳንዶቹ ቁጥብ ሊሆኑ ይችላሉ። ይህ አይደለም ቁጥብነቷን አይደለም ማየት ያለብን የእሷን ሳይሆን ከሌሎች ፊትና ለሸይጣን መረብ መሆን የለባትም። እሷ እኮ ቁጥብ ልትሆን ትችላለች። ያን አይደለም ማየት ያለብን። አላ የኮነ መኖር የለበትም ፊህ ልብሱ ላይ ዚነቱን ጌጥ ያለው تلفت የሚያዞር አልአንባር እይታን የሚስብ عند خروجها ስትወጣ من المنزل ከቤቷ ስትወጣ እይታን የሚስብ ጌጥ ያለበት ልብስ መልበስ የለባትም። ለዚህም ነው አንድ አይነት ወይ ጥቁሩን green ም ይሁን ምንም ይሁን አንድ አይነት ወጥ color ያለው ልብስ ይለብሳሉ። ሂጃብ ጀልባቡ ሲለበስ ኒቃቡ እንደዛ ነው አይደል? ወጥ የሆነ ልብስ ይለብሳሉ። color ኡ ላይ የሆነ ጌጣጌጥ ከጀርባው፣ ከኋላው፣ ከፊቱ፣ ከቀይ ከግራ ከተደረገበት ማማ ማማ ሂጃብ ዋናው እኮ የተከለከለው እኮ ሚስጥሩ ደጋግሞ መንገሩ ራሱ አይደለም አላ የኩነ ፊህ ዚነቱን ጌጥ ያለበት መሆን የለበትም። ሱልፊቱል አንዛር እይታን የሚስብ መሆን የለበትም። እንደ ኹሩጃ ስትወጣ ሚነል መንዚል ከቤቷ ሊአላ ተኩነ እንዳትሆን ሚነል ሙተበሪጃት እንደሚገላለጡ ሴቶች እንዳትሆን ቢዚና ጌጣቸውን እንደሚያሳዩ ሴቶች መሆን የለባትም። ቁጥብ ሴት መሆን አለባት። አንዳንዶቹ ሂጃብ ሂጃብ ተለብሷል። ሚነል አጀብ ማራአይት ወላኪን ሰነት የሚቀነደቡ አሉ። ተኳኩለው ያጎቴ ሰርግ ነው፣ የአክስቴ ልጅ ሰርግ ነው፣ የማን እህቴ ሰርግ ነው ተኳኩለው ምን ብለው ምን ብለው ሂጃብ ግን ይለበሳል። መማዕነ ልሂጃብ ወላሂ የሂጃብ ሚስጥሩ እንደው ቅንጣት ታክል አልገባትም። እዚህ ላይ ሂጃብ ይለበሳል የሴቶች ይሄ የሴቶች ሂጃብ የሚባለው ማለት ነው። በማን አጠራር? በባህል አጠራር ሂጃብ የሚባለው ያለ አይደል? ጉርድ ላይ የሚለበሱት ጥምጣማ እንትን ሻርፕ ነገር እሷን ይለብሳሉ። ሹራብ ይለበሳል ተውጣጥሮ ጉርድ ይለበሳል፣ ወይም አባያም በለው ይለበሳል። ሲቆርጠር ብሏል ሰውነቱ ሁሉ። በዛ ላይ ይቀነደባሉ፣ ይኳኳላሉ። ማሀደል ማዕና ያ ኡኸይ ምን ማለት ነው? ወላሂ ቁርአን ማያውቀው የእስላምን ሂጃብ ይህንን አያውቅም። ወላሂ አያውቀው እኛ እስላሙ ላይ እኛ እንለጥፍበታለን እንጂ ማስታወቂያ እኛን የምናስተዋውቀው ይሄ ሂጃብ ማለት ይሄ ነው። ሂጃብ ማለት አሉን መጡና አባያ መልበስ ነው ይፈቀድና ተላሉ። እነማን እነማን ሰበሰቡን፣ ሰብሳቢዎችና አህባሾች ማለት ነው። ሂጃብ ማለት ይሄ ነው። ጉርድ ለብሳ የምትመጣ ግሪ ይሄ ነው ሂጃብ ይሏታል። ኒቃብ የምትለብሰውን ደግሞ ተመለሽ። ለምን ሂጃብ አይደለም የለበሽው? አየሁማ ነቅበል الذي على الحق على الحق هل الذي يتبع القرآن والسنة النبوية عليه الصلاة والسلام عن الذين يتبعون الأحباش የአህባሽን ርዕዮተ ዓለም የሚከተል ነው ወይንስ በሂጃቡ ወረድ ያለው ነው በሂጃቡ የመጠቀው ነው? ሁማ ይሄ ነው ሹባህ ለቀውባቸው ለቀውባቸው የኒቃብ ፍላጎታቸውን እንድንኮታኮት ለማድረግ ነው። የኛ ልጆች ደግሞ ምን እያደረጉ ነው? እየጨመሩት ነው። ኢንሻአላህ እየለበሱ ነው፣ ይለብሳሉ። ተንቢያትን ስንጨርስም ይለብሳሉ። አይደል? አዎ የምንቀራው እኮ ለምን ለምን አይደለም? እኛ ላንጉጅ እኮ አይደለም የምንማረው። ይሄ ላንጉጅ አረብያ ላንጉጅ አይደለም። እንድንሰራበት ነው። መስቀየር ነው ዋናው ነገር፣ ለውጥ ማምጣት። አምናም ጀልባ ዘንድሮም ጀልባ አሰለነ አምና ጀልባ ዘንድሮ ኢንሻአላህ የአምናዎቹ ጉርዶች ወደ ምን መጥተዋል? ወደ አባያ ከአባያ አሁን እየተሰገሱ ነው። ወደ ወደ ጀልባ ኢንሻአላህ ግን ደረጃው መቆየት የለበትም። ይሄን ነው የምንጠብቀው ከእህቶቻችን እህቶቻችን ወላሂ እኔ አንድ በጣም የሚያስደስት ነገር አርባ ምንጭ ላይ የትኛውም ግድ የለም እንደዚህ አይነት ለውጥ ለውጡ አይ በቃ አንዳንድ ሰዎች የሚናገሩት ነገር አለ ያቺኛይቱ ኒቃብ የለበሰችው ጓደኛዋ ስለለበሰች ነው ጎበዝ በጣም ጎበዝ ቅናት መቀናት ያለበት እንደዚህ ነው። ጓደኛዋ ለምን ትብለጣል? ሸሪዓችንም እንደዚህ ነው የሚያዘው። ሰው አይቼ አልለብስም። ምን አገባው? አዎ ሰው አይታ ትልበስ። እንደውም ጓደኛውን አይቶ የሚቀየር ጥሩ ጓደኛ ያዝ የተባለው ለምንድን ነው? መኮረጅ ይፈቀዳል፣ እንደውም ይታዘዛል። እንደ በሸሪዓችን ሱኒ ከሆነ ሱኒ ጓደኛ ሱሪና ፈጥር ከሆነ እሱን ተከተለ ስላሳጠርክ አጅር አይሰጥህም አይልም ሸሪዓ። በሰንሰለት ይዘው ጀነት የሚገቡ እኮ ነው ያሉት ነብዩ አለይሂ ሰላቱ ወሰላም። አላህ በጣም የሚገረምባቸው ሰዎች አሉ። በግድ በሰንሰለት ታስረው ጀነት የሚገቡ አሉ። ጓደኞቻቸው ለምነው ለምነው ለምነው ወይም በቅናት ገብተው በጦርነት ተይዘው ወደ እስላም የመጡ ሰዎች በግድ በቃ መቀየር አቅም አለ ማግኘት አለብን። በጓደኛ ጓደኛዋን አይታ ነው አንዷ አንዷን አይታ ነው ይህንን የሚያወራ ሰውዬ ራሱ የሆነ ነገር አለበት በሽታ። ሸሪዓተል እስላምያን አላወቅም። እንደውም ቀንቶ የሚያደርግ ነው። በጣም ጥሩ እንደ የሚቀናባቸው ሁሉ ሰዎች አሉ አላሉ ነብዩ አለይሂ ሰላቱ ወሰለም። በጣም በጣም የሚቀናባቸው ቁርአን የቀራ ሰው ዒልም የቀራ ሰው ዒልም ሲያስተምር ወይንም ደግሞ በዒልሙ ሲሰራ የአላህ እንደዚህ እንደ ሰው በሆንኩም። ይሄ ማለት አንድ ወጥ ነው። ኒቃብ የለበሰች እንደሷ በሆንኩ መልበስ አለብኝ እንደ እህቴ። ይሄ ነው ምቀኝነት የሚባለው። ኒቃቧን ማውጣት አለባት ብላ ስትሰውት እንጂ ከሷ ጋር መሆን አለብኝ ብላ ከለበሰች በኸይር ነው የተፎካከሩት። በኸይር መወዳደር አለባቸው። አዎ እሷ እሷን አይታ ነው አይባልም፣ አይባልም ወላሂ አይባልም። هذا من قله العلم من قله العلم ደግሞ እሷ ስለለበሰች ለበሰች ይሉኛል ብላ የምትተው ከሆነ ትወድቃለች። ይህም ውድቀት ነው፣ ራስን መጣል ነው፣ ራስን መጣል ነው እና አፎን መልበስ ነው። አብሽሩ ልበሱ። እሺ ጠንካራ ሆኑ። ደግሞ ከኒቃብ ጀርባ ብዙ ነገር ሊደርስባችሁ ይችላል። ፈተናውን መቋቋም መቻል ወንድነት ከእናንተ የሚፈለገው ይሄ ነው ኢንሻአላህ። እሺ ኒቃብ አይን ማሳየት ምናምን ነገ እናየዋለን። ገና ስላልጨረስ ኢንሻአላህ ይሄ ለሶላቱ አንገብጋቢ ስለሆነ ለሶላት ሴቶች መካከል ላይ ኒቃቡን አውጡት። መስጊዳችሁ ስትገቡ ኒቃቡን አውጡት። ሜዳ ላይ ስትሰግዱ ግን ለምሳሌ ከክላሶቻችሁ ስትሰግዱ ኒቃቡን አታውጡት። ከነ ኒቃቡ ትሰግዳላችሁ። አይን ማሳየት አለማሳየት ነገር ነው ኢንሻአላህ